ነው። አይ ማለት ለህዱ ሌላ ቦታ ነው የሚሆነው እያለ ለህዱ ትንሽ በዚህ ስለሚገባ የሚቆለለው አፈር ደግሞ በለህዱ ትክክል አይደለም። ሰውየው ውስጥ ነው ግን ይሄንኛው ይሄንኛውም እንትኑ ሌላ ሌላ ነው። መቃብር ላይ አስቂ ነው ይተባለ። የአጋጣሚ ሰውየውን እኮ አፈር ነው የረገጥከው፣ ሰውየውን አልረገጥክም። ሰማዕ ነው መቃብርን ብቻ አትርገጥ ቦታው በመቃብርና በመቃብር መካከል ክፍተት አለ። በሷ ላይ ብቻ መንገዷን ይዘች ሰልፍን ጠብቀ ማለት ነው። መቃብር ላይ ግርግር ሲበዛ ነው መቃብር እየረሸጡ ረስቶ ቢሰግድ ሶላት አይደግም። አላቀው ሊሰህህ ማለት ነው። ይሄ ነው ሶሂህ ራጅህ ነው። አንድ ነገር ማወቅ ያለባችሁ ነገር ጃሂል ሆኖ አንድ ሰው ይኸው ፊዕለል መእሙር ተርከል መእሙርና ፊዕለል መሕዙር የሚባለው ይለያያል። ከሶላት ውስጥ ሆነ የሶላት ዋጅብ ረስተህም ሆነ መሀይም ሆነህም ትዕዛዝ ካስቀረ ትደግማለህ። ትዕዛዝ ትዕዛዝ ካጓደል ያልታዘዝከውን ከሰራህ ግን አይበላሽም። በነጃሳ ልብስ ረስተህ ብትሰግድ ወይንም ሳታውቅ ብትሰግድ ጃይል ሆኖ መነጀት አለመነጀትን ብትሰግድ ችግር የለም። አደግም ሶላት በነጃሳ ሳትሰግድ ሶላት ታወስ በቃ አደግም ችግር የለም። ቀባ የለም ገባችኋል? እደግመዋለሁ። ነጃሳ ልብስ እረስታችሁ ሰግዳችሁበት ከሆነ ሶላት ከጨረሳችሁ በኋላ አይደገምም ሶላት። በሶላት ውስጥ ሆነ ካስታወስ ኩፍያና ማውለቅ የሚቻል ነገር ከሆነ አውልቅና ጣለው። ፓንት ከሆነ አታውልቅም። የግድ መሄድ አለበት። አሁን ገባችሁ? قال رسول الله صلى الله عليه وسلم እሺ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ኢዛ ጃአ አሐዱኩም ለመስጂድ አንዳችሁ መስጂድ ሲመጣ ፈሊንዙር ይመልከት ፈኢራሲን ዐለይሂ ጫሞቹ ላይ ካየ አዘን አዛ ማለት ነጃሳ ይሆናል ነጃሳ ይሆናል አዛ ማለት ሌላም በከላም መክሩ በመጥፎ ነገር ሰዎችን መውጋት ማለት ነው አዛ ማለት ላትብጥሉ ሰደቃ ያ አዩሃ الذين امنوا لا تبطلوا الصدقات بالمن ወልአዛ ይላል። አዛ ማለት እዛ ቦታ ላይ መጥፎ ንግግር ማለት ነው። ሌላ ቦታ ደግሞ የስአሉነከ አኒል መሕይ ይባላል። ፊህ አዛን ነው የሚለው አዛ ነው። አዛ አለበት ይላል። አዛ ነው ማለት ነጅስ ማለት ነው እዛ ቦታ ላይ። ስለዚህ አዘን ነጃሳ ያየ አውቀት ነው ወይ ቆሻሻ ነገር ፈልየምሰሁ ይጥረገው አቧራ ላይ ወልፈል ፊማ ይስገድባቸው አኽረጃው አቡ ዳውድ ወሷህ ብን ከነጫማቸው ከከላስ ስትወጣ ከነ ከነ እንትን ከነጫማ መልበስ እንትን መስጊድ ይቻላል። መስጊድ ውስጥ ራሱ መግባት ይቻላል። ምንጣፍ እንዳይበላሽ ተብሎ ነው። ምንጣፍ እንዳይበላሽ ከነጫማ ብገባ ይሻላል። ከነ ካልሲ ከምትገባ እሺ ዋና ቢወረ ረዲየላሁ ተዓላ ነቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ወቂዐ አሐዱኩም አንዳችሁ ከረገጠ አልአዳ ነጃሳን ከረገጠ ቢኹፈይ በጫሞቹ ማለት ነው። ፈጡሁሩሁማ እነዚህን ኹፎች የሚያጠራቸው አቱራብ አፈር ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አፈር ያጠራዋል፣ ችግር የለም ማለት ነው። ነጃሳ ረግጦ ሽንት ቤት ገብቶ ቢወጣ በአፈር ላይ ሲሄድበት ይጠራል። የግድ ነጃሳ በውሃ ብቻ መታጠብ አይደለም የሚያጠራው። ለምሳሌ መንይ ነጃሳ ነው የሚሉ ሰዎች ምን ያጠራዋል ነው ያሉት ደረቅ ከሆነ መፈግፈግ ያጠራዋል። ግልጽ ነው። የሴቶችም እንደዚሁ አንድ ስንዝር አንድ ክንዳክል መሬት ላይ ይጎተት ምናምን ነገር ሲሉ አይ ነጃሳ ምናምን ቢነካውሳ ሙሰለማ ጠይቃለች። ችግር የለም የጠሂሩሁ አትራብ አፈር ያጠራዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄ ግልጽ ነው። አንድ እንትን የሆነች የሞተች ሱና እያሉ ብዛት እንደዚህ የሚያደርጉ አሉ ወጣቶች። መስጊድ ውስጥ ገብቶ ከነጫማ መስጊድ መስጊዱ ምንጣፍ ምን ቆሻሻ ነገር ከሌለው እንደዛ አይነት ሱና ለምሳሌ መስጊድ ተው አሁን እዚህ መስጊድ መምጣቱን ከነጫማ መስጊድ እዛ ግን እንትን ቦታ ላይ ከክላስ ስንወጣ ከነጫማ ሰግደ መብቃቱን ማሳየት አለብን። ቤተሰቦቻችንን ማሳየት ይቻላል። ለማሳየት የሞተን ሱና አይበቃም ተብሎ ያለ ጫማ የሆነ የሚፈጠር ነገር ሊኖር ይችላል። እንደዛ ነገር እንዳይፈጠር ሊባያኒል ጀዋዝ ማድረግ አለብን። እንደዚህ አይነት ነገር ይህን ተጠንቀቁ። ሊባያኒል ጀዋዝ መሰራት አለበት። ተይሙም ራሱ ሊባን ታደርግላቸዋለህ ብዙ ጊዜ ለዛ አይነት የሚረሱ ሱናዎች አሉ። ሰዎች ሌላ ቦታ የማይቻል ይመስላቸዋል። ወሙዓዊያ እብን አልሐከም ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙዓዊያ እብን አልሐከም ምን ይላል? ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እነ ሀዲህ ሶላት ይህች ሶላት አሉ ነብዩ ዐለይሂ ሰላቱ ወሰላም ላ የስሉሑ ፊሃ ሸይኡን ምንም ነገር እሷ ውስጥ ጥሩ አይደለም። ላይፍሎ ሻሸይ እሷ ውስጥ አይሆንም። ሚንከላልናት የሰዎች ንግግር እሷ ውስጥ አይፈቀድም አሉ ነብዩ አለይሂ ሰላቱ ወሰላም። እነማ ሄ ሶላት التسبيح الصوت መደረግ ያለበት ተስቢህ ወተክቢር ተክቢር وقراءة القرآن ቁርአን ነው መቀራት ያለበት እንጂ ንግግር እንዳትናገሩ ብለው አስተማሩኝ ይላል رواه مسلم ነው የዘገበው معاوية ابن الحاكم ምንድነው የሚለው እየሰገድን እያለ ሶላት መካከል ላይ አንድ ሰው አነጠሰ ይላል። ከጎን አክሰይ አለ ሲያነጥስ የርሐሙከላህ አልኩት ሶላት ሆኖ ማለት ነው። ረሕመከላህ አልኩት ይላል እንዳለ ሁሉም ትዝየ ዞር እያሉ ግማሹ በጣም አደረገኝ። ለምን ሶላት ትናገራለህ? በጣም ደረገጥኳል። ቆሌው ነው የገፋው። መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም እጄን ያዛረጉና ይችን ነገር እንደሳቸው አይነት አስተማሪ አይቻላቅም ወለም ዩዐንፍኒ ወለም ይወቢሕኒ እንዴት እንዴት እስካሁን ድረስ የናታውቅም ምን ሆነ ነው? በቃ ቀውጢ ነገር አልፈጠሩበት እና አሉና ሙአዊያ እነ ሀዲህ ሶላት ይህች ሶላት አሉ ላ የስሉሁ ፊሃ ሸይኡን እሷ ውስጥ አይፈቀድም። ሚን ከላሚና የሰው ንግግር አይፈቀድም። እሺ እነማ ይሄ ተስቢሑ ወተክቢሩ ወቂራአት ልቁርአን ነው ውስጧ መደረግ ያለበት አሉ ይላል። ከዚህ ራሱ ሶላት ውስጥ መደረግ ማድረግ ያለውን ነገር ብቻ ሳይሆን የማስተማርም አይነት ኬፍያም ከዚህ እንወስዳለን። ራሱ ታሪኩን ብንሞላው ማለት ነው። አንድ ሌላ ያ እንትኑ ሰሐቢ ተናግሯል አይደል አዕራብይ መስጂድ ውስጥ የሸና ነው ምንድነው ያለው አላሁመ ረሐምኒ ወሙሐመዳ ወላ ተርሐም ማዓና አሐዳ ብሏል ያለ ስለ ጮህበት ተናግሯል የአላህ እኔና መሐመድን ብቻ ምሕረት አድርግልን ሌሎች ሌሎች እኔና መሐመድን ምሕረት አድርግልን እኮ ብቻ አይደለም ያለው ወላ ተርሐም ማዓና አሐዳ ማንንም ከኛ ጋር እንዳያስምረው ነው ተናደኑ ማለት ያለ ስለዚህ አልሕክማ ዩእኸድ ሚን ሀዛ ሰዎችን ስንጠራ እያሳቅ እየቀስ ብለን ማለት የሆነ መጥፎ ነገር ሳንናገር ማለት ነው። እነሱን የሚያሸሽ ነገር ኢንሻአላህ። ያ ማለት ቁጣ የሚያስፈልገው ቦታ ደግሞ በጣም መቆጣት አለ። ነብዩ የተቆጡበት ቦታ አለ አይደል? በጣም የተቆጡበት አለ። እንደውም ዘልፉ ይከፈሩ ማሱላህ አይናቸው ደም ይለብስ ነበር። ይሄ እንትናቸው አንገታቸው በደም ስር ይወጣጠር ነበር። መቆጣት አለባቸው ቦታ ተምሮ ተምሮ ተምሮ ገብቶት ከሆነ አጠፋው በጣም ተቆጣው፣ በጣም ተቆጣው። ያ ቁጣ ነው የሚያስፈልገው፣ ረዲ ያስፈልገዋል። እባክህ ምን የምትለው ጃሂሉ ከሆነ እባክህ ብለህ ይሄንኛው ግን ሶስት አራት ጊዜ ነግረው እምቢ ያለ ከሆነ በጣም ተቆጣው፣ እስከ መቆራረጥ ይደርሳል። وعن زيد بن أرقم قال إن كنا ዘይድ እብኑ አርቀም አንሳርዩን ከዝረጅዩ አውሳዊ ነው፣ ኸዝረጃዊ ነው፣ አንሳራዊ ነው። ዩከና አባ አምር ይባላል። አወሉ መሻሂድ አወሉ መሻሂዲ አልኸንደቅ የመጀመሪያ ጦር የጀመረው መሳተፍ ከነብዩ ጋር ሙጃሂዲኖች ጋር መቀላቀል የጀመረው የኸንደቅ ዘመቻ ጊዜ መዲና በተከበበች ጊዜ ነው። ይሄ የምሽጉ ጦርነት በሚባል የሚታወቀው ነው። ከዛ መዓ ረሱልላህ ሰለላሁ ዐለይሂ ወሰለም ሰባ አሸረተ ገዝዋ አስራ ሰባት ገዝዋዎችን አብሮ ከነብዩ ጋር ሄዷል። شهد صفين مع علي ሲፊን ዘመቻ ጊዜ ከአልዩ ወገን ሆኖ ነበር። ሲፊን ማለት ሙስሊሞች መካከል የተደረገው ነው በአልይና በነ ሙአዊያ መካከል وكان من خواص የሱ خواص ነበር የአልይ በቃ የቅርብ አጋሩ ጓደኛው አማካሪው ነበር ሚን ኸዋስ ሰከነል ኩፋ ላይ ኑሯል ወማተ ቢሃ ስታ ወስቲነ ሂጅራ በስልሳ ስድስተኛው ዓመተ ሂጅራ ነው የሞተው ዘይድ ብኑ አርቀም ዘይድ ብኑ አርቀም ኩፋ ላይ ነው አስራ ሰባት ተገዝዋዎችን ከነቢዩ ጋር አካሂዷል ኸንደቅ ነው የጀመረው በድርና ምን ላልተሳተፈ ማለት ነው በድርና ሁላ አልነበረም ማለት ነው። ሁለቱ 19 ቃል እንኩና እነሆ ኩና ማለት ነው። እንኩና ማለት ነው። ዶሚሮን ጥለው እነሆ كنا ማለት እኛ ነበር لنتكلم እንናገር ነበር ሲሶላቲ ሶላት ውስጥ እያለን እናወራ ነበር አላህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ሶላት ውስጥ ሆነን እናወራ ነበር እንደውም يكلم أحدنا አንዳችን ያናግር ነበር صاحبه ጓደኛውን ከጎኑ ያለውን بحاجته ስለ ጉዳዩ ያወያየው ነበር ዛሬ ገበያነት ነበር ሰላም ነው ቅድም ለምን ጠፋህ? እየሰገዱ ነህ ያልመጣም ነው ሀጃውና አለው ሀጃውን እንዳለ ያወራው ነበር የፈለገውን ጉዳይ ማለት ነው ውስጥ የተሰማውን ነገር ያወያየው ነበር በነጻ እነሆ ኩና ነበር ለነተከለም እናወራ ነበር ሶላቲ ሶላት ውስጥ እናወራ ነበር አላህዲ ረሱላህ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ይከልሙ አሐዱና አንዳችን ያናግር ነበር ሷሂበው ጓደኛውን ቢሐጀቲ የፈለገውን ጉዳይ ይጠይቀው ነበር። ጥያቄም ብድርም ካስፈለገው ብድር ካለ ኋላ ስንወጣ حتى نزلت እስከወረደች እስከመጣች ድረስ ምን ሐፊዙ አለ ሰለዋት ወሰላት ልውስጣ ወቁሙ ሊላሂ ቃኒቲን የሚለው አያ እስከመጣበት ሰዓት ድረስ ይቺ ስትመጣ ፈኡሚርና ብስኩት ፈኡሚርና ታዘዝን ቢስኩት በሱኩት ታዘዝ። ምክንያቱም ምንድነው የሚለው አያው حافظوا ተጠባበቁ على الصلوات አምስት ወቅት ሶላትን ተከታተሉ፣ ጥንቃቄ አድርጋችሁ ያዟቸው። ወሶላቲል ውስጧ በተለይ መካከለኛው ጊዜ ማናት? እሷ አሱር ወደ 17 ቀውላለ አሱር ናት፣ አይደለም ጁሙዓ ናት፣ ነው፣ አይ ነው፣ የተለያየ ቀውላለ። ወላኪን አልአሳህ የትኛው ነው? በሐዲስም ሳቢት የሆነው አሱር ለምን ነብዩ አለይሂ ሰላቱ ወሰለም ሀበሱና ملأ الله ቁቡረሁም ወቡጡነሁም نارا የኸንደቅ ዘመቻ ጊዜ አስራ መለቃቸው ነብዩና ሰሐቢዩ ነብዩ አለይሂ ሰላቱ ወሰለም እንዳሏቸው ለነ ዑመር ያ ዑመር ملأ الله قبورهم وبطونهم ሆዳቸውንም መቀበራቸውንም አላህ ካቲሙ ነው ካበቱና አንሰላቲል ውስጣ ሶላተል ውስጧን እንዳንሰግድ አሳለፉብን አሉ። ሶላተል ብለው ተናግረዋል። ሐታ ገረበት ሸምሱ አው ሐታ ካደት አንተ ግሩበ ሸምሱ ፀሐይ ልትገባ እስከምትደርስ ድረስ ሲሉ ማነው ማለት ነው? ይሄ ለአስር በዚህ ይረጋገጣል አስር መሆኑ። وقوموا قوموا لله ለአላህ ስገዱ قانتين የፈራችሁት ሆናችሁ ይላል። قانتين መፍራት ማለት ሀጃህን መናገር የለብህም ለአላህ ሙሉ በሙሉ እጅ ለሱ በመስጠት ወደ እሱ መዞር ብቻ ማለት ነው። ምክንያቱም ሶላት ውስጥ ቱና አሐዱኩም ዩናጂ ረባ ፈላ የፍለነ አማመሁ እያንዳንዳችሁ ወደ ፊት ለፊታችሁ አትትፉ። ለምን ጌታችሁን እያናገራችሁ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ጌታን ማናገር ደግሞ በሌላ ንግግር መቋረጥ የለበትም። ስለዚህ ስኩት ታዘዝን ማለት ይሄ ነው። ቃኔቲን የፈራን ሆነን በ ظاهر አይደለም ساكتين ብለው ፈስረዋል እነ እብኑ ከሲር ሳኪቲን ቃኔቲን ያለው ማለት فأمرنا ታዘዝን ቢስኩት በጸጥታ ታዘዝን ዝም በሉ ተባልን። በቃ ተፍሲህ ተክቢር ቅራአት አልቁርአን ብቻ እንጂ ከዛ ውጭ ያለውን ሀጃቸውን አታውሩ የሚለውን ታዘዝን ይላል። ፈኡሚርና ቢስኩት ተባልን። ወኑሂና ተከለከል አኔል ከላም ሰሃቢዩ ራሱ ፈስሮታል። ችግር የለም ቃኔቲ ማለት ይቺ አያ ከመጣች በኋላ የት አለ ساكتين የሚል ዝም ብላችሁ ቁሙ የሚል የት አለ እንዳትል። ቃኔቲን የሚለውት ቢማዕና ስኩት አለ። ለምን فأمرنا ታዘናል። ቢስኩት ዝም በሉ ተብለናል ካለ أولى بالفهم ይሻላል። ተለፎን ሰዋለች الصحابة ونهينا تكلكل عندهم دايركت عن الكلام كنغغر تكلكلنا على حديث متفق عليه ነው ወለፍ ዶሊ ሙስሊም ስለዚህ አማርኛ ሆነ ማንኛውንም ቋንቋ መናገር ለሶላት የሚጠቅም ከሆነ ብቻ እንጂ አይፈቀድም። ለሶላት የሚጠቅም ከሆነ ግን ትናገራለህ። ሌላ አማራጩን የማይቀበል ከሆነ ሱብሃንአላህ ትለዋለህ። ሰው ተሸውደል አወልን ከረሳ ወይም ደግሞ የሆነ ነገር ከተፈጠረ አለበለዚያ ከፈለግ ተነስ ለሶላት የሚጠቅም ነገር መናገር ይቻላል። ሶላት ስላለ ነገር ማለት ወይንም ደግሞ በሬ አንድ የሆነ አይን የሌለው ሰው እሳት ውስጥ የሚገባ ከሆነ መንገድ የሆነ ቦታ እንትን የሚል ከሆነ የዛን ጊዜ ወይም ደግሞ ጆሮ የማይሰማ ሰው በቃ ካልተናገርን እንጂ የሆነ ነገር የሚፈጠር ከሆነ የዛን ጊዜ ትናገራለች። ወደ ኋላ ያው ማለት ነው መካከል እነ ተነፍኖ እነ ማልቀስ የሚባለው ነገር ማንቋረድ ምን የሚባለው አኔን ተነፍኖ እነዚህ እነዚህ ፊደል የሚወጣቸው ሁለት ሐርፎች ሁለት ፊደል የሚወጣው ከሆነ ክልክል ነው ብለዋል። ولكن የከለከሉት አቡ ሐኒፋና ኢማሙ አህመድ ናቸው። ጭራሽ አይቻልም ሶላት ይበላሻል አሉ። ከነሱ ውጭ ያሉት ግን ችግር የለም ማለት እነ ኢማሙ አቡ እነ ኢማሙ ሻፊዒ እንደዚህ በተነህኑ የሚመጣ ሁለት ሐርፍ ትርጉም የለውም ያሉ እብኑ ልቀይም ይሄን ነው የደገፉ። በተነህኑ እንደውም ነብዩ ተነህኑ አድርገዋል። ተነህኑ አድርገዋል፣ ችግር የለም። ለቅሶም እንደዚህ ትርጉም ያለው ቋንቋ አይመጣም። ምክንያቱም كلام ሶስት አይነት ነው። كلام ንግግር አንደኛ በራሱ ቀጥታ direct ትርጉም ያለው ወይም ደግሞ ከሌላ ጋር ተያይዞ ትርጉም የሚሰጥ አንድ من إلى ያለውን ይመስል ወይም ደግሞ ዝም ብሎ ሀት ቀጥ ብትል ምን ምን ትርጉም አለ? ምንም የለው ይላል አንድ ሰው ምንም ትርጉም የለው ትርጉም የለው። ይሄ ፊደሉ ፊደል አይባልም ብለው አይበላሽም ሶላቱ ብለዋል። ስለዚህ ለሶላት የሚጠቅም ነገር መናገር ከዛ ውጭ ያለ ምን እባብ መጥቶ ነበር? አይ ጠጋ ማለት ወደ ሌላ ቦታ ሶላትን ሰብሮ ከመሮጥ ይልቅ አንተ ጦርነት እንኳ ራሱ እየሮጡ አይደል የሚሰግዱት? ጦር ሜዳ ላይ ሲሃን በተፈጠረበት ጊዜ እኮ ሶላት አይሰለም። እንኳን እንደዚህ አይነት ማለት ነው። ከፈራህም ራሱ እንደልኸው እንቀረዋለን ነው። ቅብላውን አንተ ሳትለቅ መልቀቅ አለብህ። ተለቃለህ። መንቀሳቀስ ችግር የለም። የዛን ጊዜ መሄድ ትችላለህ። መግደል ይቻላል። አሁን ቀረዋለን እሱ መግደል ከቻልክ መግደል ይችላል አይ መሮጥ ምናምን አንድ ሰው የሚገለው ከሆነ እኮ እዚህ ያለው ሁሉ ነው የሚደነግጠው። ያ ነገር ስላለ ነው። ሁሉም መግደል አይችልም። አንድ ሰው ስሙኑ አንድ ባባ አይቀጠቅጥም። ፊት ሰው ያገኘው ሰው ሊመታ ለሱ ሊመታ ይችላል፣ ይፈቀድላል። ወይ ሁለት ሰዎች ሶስት ሰዎች ተራ መስገመት ጫፍ ድረስ ያለው ግን እንዳለ ሩጫ አይሆን ትንሽ መልቀቅ ይቻላል፣ ችግር የለም መንቀሳቀስ ማለት ነው። እንቀረዋለን አሁን ራሱን እንቀረዋለን እንቀረዋለን እባብን መግደል ጊንጥ መግደል ምናምን እንደሚፈቀድ ሶላት ውስጥ ሆነ ራሱ ወደ አፈር ምናምን عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم النبي عليه الصلاه والسلام من ይላሉ التسبيح للرجال والتصفيق للنساء سبحان الله ማለት ለወንዶች ሲሆን ማጨብጨብ ደግሞ ለሴቶች ነው ሐዲሱ ሙተፈቅ አለ ቡኻሪ ሙስሊም ዘግቦታል ታዲያ ሙስሊም ሙስሊም የጨመረው ነገር አለ ፊ ሶላቲ ሶላት ውስጥ ብሎ ተናግሯል ስልም ጨምሮታል ማሻአላህ ነብዩ አለይሂ ሰላቱ ወሰላም ሰዎችን ሊያስታርቁ ከሄዱበት ነብዩ አለይሂ ሰላቱ ወሰላም ሊያስታርቁ ሄደው ሶላት ረፈደ እና ቢላል መጣና ያ አባበክር አቡበክር አላቸው። ነብዩ አለይሂ ሰላቱ ወሰላም ቀሩ። ዙሁር ደግሞ ሶላት ደርሷል። ስለዚህ አዛን ላድርግ ታሰግዳለህ አላቸው። አዎ አሰግዳለሁ፣ አዛን አድርጋለሁ። ቢላል አዛን አደረገ፣ እና ሰገዱ። ኢቃማ አደረገ። ሶላት እንደቆሙ ነብዩ ከውጭ መጡ። ሶላቱ ተቁሟል። ነብዩ ሲመጡ ሰሃባው ሁሉ ደነገጠ እንዳለ ለቅቅ ለቅቅ ያደርጉላቸው ነብዩ ሶፈል አወል ገቡ። ሶፈል አወል እንደገቡ ሁሉም ማጨብጨብ ጀመረ። ለማንም ያጨበጭበው አቡበክር ነብዩ መጥተዋል ማለት ነው። ነብዩ መጥተዋል፣ ነብዩ መጥተዋል ለማለት ነው። አው ንግግር ስለተከለከሉ ግን ማጨብጨብ ሱብሃንአላህ፣ ለወንዶች ማጨብጨብ ለሴት መሆኑን አያውቁ። ሁሉም ማጨብጨብ ጀመረ። መጨረሻ ላይ አቡበክር እንዲህ ሲሉ አዩአቸው፣ ነብዩ እንደመጡ አወቁ። እዛው ሁን አሏቸው ነብዩ አለይሂ ሰላቱ ወሰለም በኢሻራ ሁዝ መካነት ማለት ነው። እንደዚህ በኢሻራ ብቻቸው ማለት ነው አሉ ነብዩ አለይሂ ሰላቱ ወሰለም። አልሐምዱሊላህ አሉ አቡበክር ወደ ጌታቸው ሐምድ አሉና ግን እዛው አልቆዩም። ወደ ኋላ መጡና ሶፈል አወል ገቡ። ነብዩ ተቀደሙ፣ ቦታው ላይ ገቡ። ነብዩ ቦታው ላይ ገቡ። ከጨረሱ በኋላ ነብዩ አለይሂ ሰላቱ ወሰለም አሰግደው ዞር አሉና ምን አሏቸው? አይ ሶላት እኮ ማጨብጨብ አይፈቀድም። ምን አሉ? አተስቢህ ወተስቢሑ ቆርጦ ነው ያመጣውና ነው ሐዲስ አተስቢሑ ሱብሃንአላህ ማለት ለሪጃል ለወንዶች ወተፍሲቁ ማጨብጨብ ደግሞ ለኒሳ ለሴቶች እንደዛ ነው መሆን ያለበት እሺ እንጂ አታጨብጭቡ ማጨብጨብ ለሴቶች በዚህ ማጨብጨብ አለባቸው ወይ ይህንንም ያላለ እንዲሰማም ይሄን ያላለ ይህንንም ያላለ እንደዚህም ያላለ ሰው ዋናው ማጨብጨብ ተፍሲቅ እንዲሰማ ነው የተፈለገው ተንቀሳቀስ የተለያየ አስዋል ስለዚህ ተሸሁድ ምን ምን የሆነ ነገር ቢፈጠር ሱብሃንአላህ ምን ደግመን ሱብሃንአላህ ካልሰማ እ ምኑ ማጨብጨብ ከሶላትም ውጭ አይፈቀድም ከልክሎታል። እንደውም ይሄን እጥላቁንም ራሱ እንይዘዋለን ነው የሚሉት በሙቀየዱ ብቻ እንቀርም ነው ግን ሙቀየድ የሚሉ ሰዎች ለመንዙማን ይመስል ነው የሚጨበጨበው ከዚህ ተቀይዷል አለች ሶላት የተባለው ምናምን ነገር በሚል ቀይዱን አምጥተውታል። ግን ሙጥለቁንም ነህይ ላይ ብዛት ሙጥለቁንም እንይዛለን ለጥንቃቄ ሌላ ህወት ማለት ነው። ሌላም ቦታ ላይ አይፈቀድም። لا አይቻልም። መንገር ነው ያለብን አሁን መንገር። ለምሳሌ ተሸሁደል አወልን ቢተውና ቢነሳ ቁጭ በል ብለን አናስቀምጥ። ሌላ ካለ ዝም ብለህ ትቀጥልና መጨረሻ ላይ ያለው ነገር አምስተኛ ከቆመ አንቆም። እነማ ጁዒለ ልኢማሙ ሊዩእተመ ቢሂ ስለተባለ አምስተኛው ላይ ቢወጣ እንከተል። አሁንም ሱብሃንአላህ አሁንም ሱብሃንአላህ ቁጭ ብለህ ሱብሃንአላህ ማለት እንጂ ወይም ጠብቀዋለን እምቢ ካለ ችግር የለም። ውዱ ከፈታ ኢማም ሆነ ውዱ ከፈታ ሌላ ሙእሙን ተክታ አንተ ትወጣለህ። ኢማም ሆነ ውዱ ከፈታ ገባ ያልኩ መተካት ትችላለህ። ስለዚህ ችግር የለም። ተግባባን። ኢማም ሆናችሁ ውዱ ከፈታችሁ ይሄ ነው ብዛት የሚከሰተው። ለኢማም ብለህ ብዙውን ጊዜ ኢማሙ መጥተዋል፣ በቃ ኢማሙ ይቀደሙ ምናምን ያ የነብዩ አለይሂ ሰላቱ ሰላም ስለሆነ እዛ ብዛት ያ አይደረግም። ግን አሁን ያጋጣሚ ክስተተኛ ጋር የሚከሰተው ኢማም ሆነ ውዱ እንደሌለ ካስታወስክ ትታቸው እንደዚህ አንድ ሰው ከመእሞቹ ታስቀድምና አንተ ጨርስላቸው ትለዋለህ። አሰለምትም ሶላት መጀመሪያ መች ገባና አሰለምት አ ይጨርሳል። ያጋጣሚ ኢማሙ ሊጨርስ አንድ ረካ ቀርቶት ይሄንኛው ረካ ቢቀረውም እንኳን ምን ያደርግላቸዋል? ኢሻራ ያደርግላቸዋል። አሰላም ይላል፣ እሱ የቀረውን ይሞላል። ራሱ ጎደሎ ሶላት ያለውን ራሱ ቦታው ላይ ይችላል። ችግር የለም። እንደ ሙሳፊር ማለት ነው። እንደ ሙሳፊር ማለት ነው። ገባችኋል? ኢማሙን ስትተካው ረካ ሊቀረው ይችላል አይደል? ሌሎችም ይሞሉ አሉ። እሱ ሊቀረው ይችላል። በቃ የዛን ሰዓት እሱ ወደ አራተኛው ሲነሳ እነሱ ሞልተው ሊሆን ይችላል የተካው። ግን እነሱ ጋር ሶላቱ ሙሉ የሆነው ቢሆን የተሻለ ነው። ያ ከጠፋ ደግሞ ፊት ያገኘውን ነው የምትተካው። ያጋጣሚ እሱ ካሰገደ በኋላ አንድ ረካ ቀርተዋለች። እሱ እሱ ኢሻራ ያደርግላቸውና ይነሳል። ሲነሳ እነሱ ተከተሉ እንዳይነሱ ተጨማሪ ረካ እንዳይኖር ማለት ነው። ብለው አወቀ ሰምተን ይሄ ተስቂቅ አይባልም። ስታደርግ ከዚህ ይልቅ ነብዩ ያሉት ምን ተጠቀሙ ከሱላሱላሱ ለማንኛውም ነገር ከዚህ ይልቅ ለወንድ ልጅ የትኛውም ቢያደርግ ነው ጥሩ ተስቢህ ነው ያሉት በቃ ራሱኑ ጥቅሱን እንጠቀም ሚን አልዓጀብ ማዕና አለ ተስቢህ ሱብሃንአላህ ስትል የሰው ልጅ በጣም ይደነግጣል። ምንድን ነው የሚለው አይ ሰው ሲረሳ የሆነ ሶላት ሲረሳበት ركن ትቶት ለምሳሌ ወደ ስጁድ ቢወርድ ሱብሃንአላህ ትለዋል። እንድነሳ የቀሩት ለመሙላትማ إشارة ታደርጋለህ። ሱብሃንአላህ መሰለም إشارة ታደርግላቸዋለህ። ነብዩ إشارة እንዳደረግ ሁዝ መካነ ሲሉት <clears throat> فأشار إليه ምልክት ነው ያሳየው ተፍሲር እኮ ሶላት ያበላሻል። ይሄንኛውም የትኛውም እኮ ሶላት ያበላሻል ማለት አይደለም። ይሄን ቢያጨበጭብ ሶላት ይበላሻል ማለት አይደለም። አይበላሽም። ላኪን ለመእሙሩ ሀድ ይሄ ነው መእሙሩ ቀስር የምትሰግድ ከሆነ ኢማሙ አንተ ሁን። ቀስር የምታሰግደው ሰውዬ አንተ ቀስር የምትሰግድ ከሆነ ባለ አራት ረካ የሚሰግዱት ጋር ተቀላቀለ አንተ ከኋላቸው ከምትሰግድ ይልቅ አንተ ሁለት ረካ አንተ ኢማማቸው ሆነና ሁለት ረካ አሰግዳቸው አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ተነሱ ጥላቸዋል እነሱ ወይም ደግሞ እኔ ቀስር ነው የምሰግደው ሁለተኛው ረካ ላይ ስለማሰላምት እናንተ ሳሰላምት ትነሳላችሁ ትላለ ስለዚህ የአንተ ኢማምነት ነው አውለው አንተ መእሙም ሆነ መመካከል እነሱን ከምትጠብቅ ይልቅ ኢማሙን አራት ረካ የሚሰግደውን ማለት ነው አዋበሽ በቃ አንተ ኢማም ሁን ቀስር ውስጥ አራት ረካ አራቱን ረካ የምንን አራት ረካ ዙሁርን አራት ረካ አስሩን አራት ረካ ዙሁርና አስሩን ያለ ኢቃም መካከል በአንድ ኢህራም በአንድ ኢህራም አራት ረካ ምንድን ነው የሰገድከው? አይ መካከል ላይ ኢህራሙ መለያየት አለበት። ይሄንኛው የአሱር ንያ ነው፣ ይሄንኛው የዙሁር ንያ ነው። ለየብቻ መከፈል አለባቸው። አንድ ላይ ነው ፍሪክ አድርገህ አይከጀል በአንድ እንትን ላይ ተውት፣ ለየብቻ ስገድ። አይ ሌላ እንትን ወሙጠሪፍ ብን አብድላሂ አሽኺር ይበቃናል። ሀዳ ወላሂ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።